بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته أحبتي في الله بسم الله الرحمن الرحيم مقدمة المؤلف الإمام النووي مقدمة مقدمة المؤلف المؤلف ከተባለ author ማለት ነው author ማለት ነው مؤلف ይባላል مؤلف ማለት ከዚህም ከዚህም compile ያደረገ ማለት ነው writer ከሆነ ግን الكاتب ነው የሚባለው الكاتب ጸሐፊ ማለት ነው ከራሱ የራሱን ሀሳብ ከገለጸ ምንድነው የሚባለው ጸሐፊ ነው ብዙ ጊዜ ግን በሸሪዓው በሐዲስ ቁርአን የሌሎች ዑለማዎችን ማጣቀሻ ስለሚወስዱ مؤلف የሚለውን ነው የምንሰማው ልዩነቱ ካቴጅ ማለት የራሱ ነው ሁሉ ነገር እዛ መጽሐፉ ላይ የሚያርፈው ነገር ይሄ ግን ከተለያየ ቦታ ተሰብስቦ ለሰው ይቀል ዘንድ እንደገና ደግሞ ማብራሪያዎችን አክሎበት ያዘጋጀው مؤلف ይባላል ማለት ነው ኦሳር አልኢማም ነወዊ የኢማሙ ነወዊ ነው ሪያዱ ሳሊሒን ባለፈው ኢማሙ ነወዊ ብዙ መጽሐፎችን ጽፈዋል ግን አላህ ስብሓነሁ ወተዓላ እጅግ በዓለም ላይ እንዲሰራጩ ካደረጋቸው መጽሐፎች መካከል የኢማሙ ነወዊ ሪያቡ ሳልሒን ይገኝበታል። ሪያቡ ሳልሒን ማለት ሪያብ ማለት ቀሴዎች ማለት ነው። አሳልሒን የደጋጎች ቀሴ ማለት ነው። ከዚህ ደጋጎች ቀሴ ደጋጎች የሚቀማመጡበት ቦታ ቢስሚላህ ረህማን ረሂም ምን ይላሉ? አልሐምዱሊላህ ልዋሒድ ልቀሃር ይላሉ ሲጀምሩ አልሐምዱሊላህ ምስጋና ለአላህ ነው አልዋሂዲ ብቸኛ ለሆነው አልቀፋሪ ይላል። አልዋሂዲ ብቸኛ ለሆነው አልቀፋሪ አልቀፋሪ ማለት በኃይል አሸናፊ የሆነ ማለት ነው። ቀሃረሁ ማለት አሸነፈው ነው። በኃይል ገለበሁ ማለት ነው። አልዋሂድ አልቀፋር አልዓዚዝ አለ። አልዓዚዝ ማለት ሁለት አይነት ትርጉም አለ። አልዓዚዝ ውድ የሆነ ነገር አልዓዚዝ ይባላል። ውድ የሆነ ነገር አዚዙል ውጁድሁ ይባላል። እዚህ ቦታ ላይ ግን አልአዚዝ ማለት ያላቀ በልቅናው ያሸነፈ ማለት ነው። በልቅናው ያሸነፈ ቀሃረ ሲባል ኃይል አለው። ይሄ ነው። እዝ ግን በልቅና በልቅናው ድካ የማይገኝለት የላቀ በዚህ ያሸነፈ ማለት ነው። አልገፋር መሐሪ ለሆነው ሙከውር ከወረ ይከውሩ ተክዊረን ከወረ ማለት ቀያየረ ለዋወጠ ማለት ነው። ሙከውሩ ሌይሊ አለ ነሃር በቀን ላይ በሌሊት ላይ የሚያለዋውጥ የሚያፈራርቅ ለሆነው ለምን ተዝኪረተን ለማስታወስ ማለት ነው። ተዝኪራ ይባላል ለማስታወስ እነማንን ሊኡሊል ቁሉቢ ልቦች ላላቸውና ወል ለእይታ ባልተቤቶች ይላል። ኡሉ ኡሊ ማለት ባልተቤት ማለት ነው። ሊኡሊል ቁሉቢ ለልቦና ባልተቤቶችና ወልአቡሳሪ ለእይታ ባልተቤቶ ይችላል ወተብሲረተን ለማሳየትም ይላል የት ነው ወተብሲረተን ለማሳየት ሊዘዊል አልባብ ለልቦና ባልተቤቶች አሁንም አልባብ ማለት ልቦና ነው ወልዕትባር ለግንዛቤ ባልተቤቶች ዕተበራ ተገነዘበን እነዚህ ለዛን አላህ ምስጋና ይገባው አይቀባ ሚን ኸልቅሁ ከፍጥረቶቹ መካከል የቀሰቀሰ ለሆነው መንፍጠፋሁ አላህ የመረጠውን ማለት ነው መንፍጠፋሁ ወይ መንፍጠረው አለዚ አይቀወ የቀሰቀሰ ለሆነው ሚን ኸልቂሂ ከፍጡራኑ መካከል መንፍጠፋሁ የመረጣቸውን ከዛንስ ፈዘኸደሁም ቁጥብ እንዲሆኑ አደረጋቸው ፊ ሃዚህ ዳር በዚች ሀገር በዱንያ ላይ ቁጥብ እንዲሆኑ አደረጋቸው ዙሁድ ማለት ዝሁድ ማለት ካንድ ነገር ራስን መሰብሰብ ነው። ዱንያን በተመለከተ ስግብግብ መሆን ዝሁድ ነው የሚባለው። ፈዘፋደሁ ፊ ሀዚሂ ዳር شغله ማድረግ busy ማለት ነው። وشغلهم ጠመዳቸው بمراقبته እሱን በመጠባበቅ ጌታዬ ነው ይለኛል። ጌታዬ ፊት ቆሞ ይህ ይባላል። وإدامة وإدامة أفكار ማለት ደግሞ وإدامة أفكار وإدامة الأفكار أفكار ማለት ማሰብ ነው تفكر ይባላል ማንሰላሰል ለዚህ ሁል ጊዜ إدامة الأفكار አለ وشغلهم بمراقبته وإدامة الأفكار إدامة الأفكار ማለት فكر ን دوام ማድረግ ማለት ነው دوام ማለት فكر ን ሁል ጊዜ ማመላለስ ስለዚህ ሰማይን እያዩ ፀሐይን እያዩ ጨረቃን እያዩ ወሙላዘመት ልትዓዝ ሙላዘመት ልትዓዝ ምክርን አጥብቆ ለመያዝ ማለት ነው ለወፈቃቸው وملازمة الاتعاب فزهدهم في هذه الدار وشغلهم بمراقبته وإدامة الأفكار لنا وشغلهم أتمداتهم وملازمة الاتعاظات ምክርን አጥብቆ በመያዝ ወልድካር አሁንም ይደከር ማለት ተገሰጸ ማለት ነው ተግሳጽን አጥብቆ በመያዝ ይላል ووفقهم ገጠማቸው ሊዳቢ ፊጣአቲ ወፈቀሁም ገጠማቸው ማለት ነው ሊዳቢ ፊጣአቲ እሱን አላህን በመታዘዝ ልምድ በማድረግ ሰላትን ለምሳሌ ሁሉ እንሰግዳለን ልምድ አደረግን ዱአን ልምድ አደረግን استغفار ልምድ አደረግን አያችሁ ይህ ልምድ ይጠይቃል استغفار ዱዓ ኢባዳ وهكذا ብለን ሊዳቢ ፊ ጣዓት ይላል ወተአኹብ ተአኹብ ማለት ራስን ማዘጋጀት ነው ወተአኹቡ ሊዳር القرار ما هو قرار دار القرار ማለት የመርጃ አገር ማለት ነው ወላኺራ ወተአኹቡ ሊዳር القرار ለአኺራ ለዘላቂው አገር ደግሞ በመዘጋጀት ላጠመዳቸው ወልሐዘር ሐዘር ማለት ማስጠንቀቅ ማለት ነው ወልሐዘሪ ሚማ ይስቅጡሁ እሱን ከሚያስቆጣው ነገር በመጠበቅ ወዩጂቡ ዳረል በዋር ዳረል በዋር ማለት ጀሃነም ነው የጥፋትን አገር ዋጅብ ከሚያደርግ ነገር እሱን ከሚያስቆጣ ነገር ደግሞ በመጠንቀቅ ቢዚ ላደረጋቸው ለወፈቃቸው ነው ወወፈቀሁም ሊዳቢ ፊ ጣዓቲሂ ወተአኹዚ لدار القرار ومما يسقطه ويجب دار البوار والمحافظة والمحافظة على ذلك እንደገና والمحافظة على ذلك በዚህ ነገር ላይ በመጠባበቅ ለወፈቃቸው ይላል ጀምሮ መተው ብቻ አይደለም ወል ሙሐፈዘት ያላ ዛልክ ማአ ተጋዩር አልአህዋል አህዋል ማለት ሁኔታዎች ቢለዋወጡ ሁኔታዎች ሁሉ አንድ ዱንያ ላይ ስለዚህ አማን ከሆነ ያለወጠና ፍርሃት ይሆናል ፍርሃት ከሆነ ያደገ ለወጠና አማን ይሆናል ጥጋብ ከሆነ መቸገር ይመጣል ከዛ እንደዚህ አህዋል ይባላል ወላ ጥዋር ማለት ደግሞ ደረጃዎች አሉ ሰው ሁሉ አንድ ደረጃ ላይ አይሆንም ነገሮች ሁሉ ቢለዋወጡ እነሱ ግን እዛ ነው ያሉት አሕመዱሁ አላህን አመሰግነዋለሁ አብለገ ሐምዱን ልክ የደረሰ ምስጋናን ወአዝካሁ ጥርት ያለውን ወአስም ጥቅልል ያለውን ወአንማሁ የወፈረውን ወአሽሃዱ መሰክራለሁ አላ ኢላሃ አምላክ የለም ብዬ ኢለላሁ ካላ በስተቀር አልበሩ በጎ ዋይ የሆነው አልከሪሙ ቸር የሆነው አረኡፉ ሩህሩህ የሆነው አረሂሙ አዛኝ የሆነው ወአሽሃዱ መሰክራለሁ አነ ሰይደና አለቃችን ሙሐመድን ሙሐመድ ሰለላሁ ዐለይሂ ወሰለም አብዱሁ የአላህ ባሪያ መሆኑ መሆናቸውን መሰክራለሁ ወረሱሉሁ የሳቸው የማን ነው የአላህ መልእክተኛ መሆናቸውን መሰክራለሁ ወሐቢቡሁ ተወዳጃቸው ሐቢብ ተወዳጃቸው ወኸሊሉሁ ማነው ወረሱሉሁ የአላህ መልእክተኛ መሆናቸውን ወሐቢቡ ተወዳጅ የአላህ ተወዳጅ መሆናቸውን ወኸሊሉሁ የአላህ ወዳጅ መሆናቸውን ሐቢብ የመጀመሪያው ተወዳጅ ነው ኸሊል ደግሞ ወዳጅ ማለት ነው የአላህ ወዳጅ መሆናቸውን ይሄ ለየት ያለ እንትን ነው ስልጣን ነው እመሰክራለሁ አልሃዲ መሪ መሆናቸውን ኢላ ሲራጥን ሙስተቂምን ቀጥተኛ ወደ ሆነው መንገድ ወዳኢ ተጣሪ መሆናቸውን እመሰክራለሁ ኢላ ዲንን ቀዊምን ቀጥተኛ ወደ ሆነ እምነት ሰላዋቱላሂ። የአላህ እዝነት በረከቱ በሳቸው ላይ ይሁን ወሰላሙሁ የአላህም ሰላም በሳቸው ላይ ይሁን አለይሂ ወአላ ሳኢሪ ነብይን በተቀሩት ነብያቶች ላይም ይሁን ወአሊ ኩልን በሁሉም ነብያት ቤተሰቦች ላይ ይሁን ወሳኢር ሳሊሒን በተቀሩት ላይ ሁሉ ይሁን አማ ባዕድ ካሁን በኋላ ይህን ካልኩ በኋላ ፈቀድ ቃለ አላሁ ተዓላ አላህ ጀለ ወዓላ ብሏል ወማ ኸለቅቱል ጅነ ጅንን አልፈጠርኩም ወልኢንሰ ሰውንም አልፈጠርኩም ኢላ ሊያዕቡዱን እኔ ሊያመልኩኝ እንጂ ማ ኡሪዱ ሚንሁም እኔ ከነርሱ አልፈልግም ምን ሪዝቅን አለ ማ ኡሪዱ ሚንሁም ምን እኔ ከነርሱ አለ ሪዝቅን አለ ሪዝቅ ማለት ምንድነው ሲሳይ የሚለበስ ነገር ሲሳይ ነው የሚባለው ቤትም ሲሳይ ነው የሚባለው እንደ እኔ ሲሳይ ከነሱ አልፈልግም ወማ ኡሪዱ አን ዩጥዒሙን እንዲመግቡኝም አልፈልግም ማለት ምግብ ከሪስክ አይደለም እንዴ? ከሪስክ ነው። ግን ሪስክ ነው። ምግብ ትንሹ ነው። ወሃዛ ይሁላ ወሃዛ ይህ ወማ ከለቅቱ ነው ወደንሰ ኢላ ያቡዱን ማለት ማለት ነው። ወሃዛ ይህ ተፍሪሁን ይሄ ማብራሪያ ነው ይላሉ። ቢአነሁም እነርሱ ኹርባደቱ ለኢባዳ የተፈጠሩ ለመሆናቸው ማብራሪያ ነው። ፈሐቀ አለይህም ስለዚህም በእነርሱ ላይ ሐቅ ሆነ ዋጅብ ሆነ አልእዕትናኡ እዕትና ማለት ትኩረት መስጠት ማለት ነው ቢማ ኩሊቁ ለሁ ለተፈጠሩለት ነገር አልእዕትናኡ ቢማ ኩሊቁ ለሁ ለተፈጠሩለት ነገር እዕትና ትኩረት መስጠት ለተፈጠሩለት ነገር ትኩረት መስጠት በእነሱ ላይ ሐቅ ሆነ ይህም አልእዕትናኡ ማለት እዕትና ትኩረት መስጠት ለአንድ ነገር ትኩረት መስጠት ስለዚህ ሐርፍ ላይን ላይ ማስቀመጥ እእትና ይባላል። بما خلقوا له ለተፈጠሩለት ነገር ትኩረት መስጠት በእነሱ ላይ واجب ሆነ። والإعراض መራቅ ደግሞ አን ሁዙብ ዱንያ ይላል። ሁዙብ ማለት የዱንያ ስሜት ማለት ነው። ሁዙብ በቃ አን ሁዙብ ዱንያ ይባላል። ለዚህ ሰው በሚሰጠው ነገር ገሌ መኪና አለው፣ ገሌ ምርጥ ቤት አለው፣ ገሌ እንትን አለው። ይህ ሁዙብ ዱንያ ስለዚህ ከሁቡብ ዱንያ በመራቅ ይላል ቢዛሃደቱ ዛሃዳ ማለት ራስን በመቆጠብ ፈኢነሃ ይቺ ዱንያ ማለት ዳሩ ነፋዲን የምታልቅ አገር ነው ላ ይላል ዳሩ ነፋዲን አለ ላ መሐሉ እክላድን እክላድ ሁሌ መኖሪያ ቦታ ነው ሁሉድ ይባላል ስለዚህ የምታልቅ አገር ነች ላ መሐሉ እክላድን የእክላድ አገር አይደለችም ማለት የዘላለም አገር አይደለችም ወመርከቡ ዑቡሪ ዑቡር ማለፊያ ነው ወመርከቡ ዑቡርን ማለፊያ መርከብ ነች። መርከብ መርከብ ነው። ላ መንዚሉ ሑቡሪ ሑቡር ማለት ሑቡር ማለት መደሰቻ ትሕበሩን እንዳለው አንቱም አዝዋጅኩም ትሕበሩን መደሰቻ ማረፊያ ድግስ ምናምን ተዘጋጅቶ ማለት ነው። እንደዛ አይደለችም። ላ መንዚሉ ሑቡሪን አለ በቃ መደሰቻ መፈንጠጃ አገር ቤት አይደለችም ዱንያ ወመስረዑን ሲፋሚን ሄዳ ሄዳ የምትቋረጥ መንገድ ነው። መስራቅ ማለት መንገድ ነው። እንሽፋን ማለት ደግሞ እንሽፋን እንሽፋን ማለት የምትቋረጥ ማለት ነው። ስለዚህ ወመስራዑን ሽፋኑን ሄዳ የምትቋረጥ ነች። ላ መውጢኑ ደዋሚ የዘል ሀገር አይደለችም። ፈሊሃዛ ስለዚህም ማለት ስለዚህ ዱንያን እንዲህ መሆኗን የተረዱ ሰዎች ፈሊሃዛ ካነል አይቃቡ ይላል ካነል አይቃቡ ሚን አህሊሃ እንትኑን ወሊሃዛ ካነ ላይቃቡ ሚን አህሊሃ ከቤተሰቦቿ መካከል ነቃ ያሉት ሁሙል ዑባዱ አላህን ተገዢዎች እነርሱ ሆኑ አለ። የነቃ ሰው አላህ ይገዛል። ምክንያቱም እሱ ነው የሚጠቅመው። ወአቀሉ ናሲ ፊሃ በዱንያ ውስጥ አቅል የሆነ ሰው በጣም አስተዋይ የሆኑ ሰዎች ሁሙል ዙሃዱ እነርሱ ከዱንያ ራሳቸውን የቆጠቡ ሆኑ። ስግግብ አይደሉም ማለት ነው። ዋጅቡን ነው የሚሰሩት። ቃለ አላሁ ተዓላ አላህም አለ ኢነማ መሰሉል ሐያቱ ዱንያ እነሆ የዱንያ ህይወት ምሳሌ ከማኢን እንደ ውሃ ነው አለ አንዘልናሁ ምን ሰማ ከሰማይ እንዳወረድነው ውሃ ከዛስ ይሄ ውሃ ወርዶ ፈክተለቀ ብሂ ነባቱ አርዲ የምድር በቆት ከእርሱ ጋር እንደተቀላቀለበት አይነት ነው ይላል ውሃው ወርዶ ውሃውና የምድር በቆልት ሲቀላቀል ማለት ነው ሚማ ያእኩሉ ናሱ ሰዎች ከሚበሉት ነገር ይላል ሚማ ያኩሉ ናሱ ሰዎች ከሚበሉት ነገር ወል አንዓሙ እንስሳትን ከሚበሉት ነገር ሐታ ኢዛ አኸዘት ልአርዱ ምድር ስትይዝ زخرفها ጌጧን ስትይዝ وازينت ሲያምርባት ማለት ነው። ምድር ጌጧን ስትይዝ ሲያምርባት ስታሸበርቅ ማለት በቆልቱ በቅሎ ወደ ግራ ወደ ቀኝ ያ አረንጓዴው በቆልት ዘመም ዘመም ሲል ወበነ አህሉሃ ወበነ አህሉሃ ቤተሰቦቿ ማለት የዱንያ ቤተሰቦች ሲጠረጥሩ አለ የዛ በቆልት ቤተሰቦች ሲጠረጥሩ አነሁም ቃዲሩን አለይሃ እነርሱ በሷ ላይ በዛ አዝመራ ላይ እናጭዳለን ከዛ በኋላ እንበቃለን ከዛ በኋላ እንዲናረጋለን ረሃብ እንደፈክራለን እንዲናረጋለን ብለው ሲሉ ገና በቆይተ ነው አታሃ አምሩና የኛ ነገር አለ አምሩና አለ የኛ ነገር የኛ ትእዛዝ ይመጣባታል አለ ውርጭ ማለት ነው ውርድ ወይንም ገና በቅሎ ሳይጨርስ ድርቅ ማለት ነው። ለምለም አለ ወይ በለሊት አለ አሁን ሀራን ወይ በቀን ይመጣባታል አለ። እዚህ ቦታ ላይ ውርጭ ነው ያሉት። ምክንያቱም አልቁርአን የፈስሩ ወአቡሁ ባባ ውርጭ የሚባል አለ። ኃይለኛ ብርድ ማለት ድርቅ የሚያደርግ አታ ሀምሩና ለይለን አው ነሃረን አለና ፈጃልናሃ ገጽ ዘጠኝ መጀመሪያ ላይ ነው ሆኖ ያለነው ፈጃልናሃ ሐፊደን የታጨደች እናደርጋታለን ከአለም ተግነ ቢልአምስ ትናንትና እንዳልነበረች ከአለም ተግነ ቢልአምስ ትናንትና እንዳልነበረች እናደርጋታለን ከዛሊከ ንፈሲሉ አያቲ ልክ በዚህ መልኩ አንቀጾችን እናብራራለን ሊቀውም እየተፈከሩን ለሚያስተነትኑ ሰዎች አለ አሁን እዚህ ቦታ ላይ ላብራራው ምን ማለት ነው ይሄ ዱንያ ልክ እንዳሁኑ በቆልት አምራ አሸብርቃ አምራ አሸብርቃ ሰው ፎቁን ገንብቶ ገንብቶ ምን ብሎ ምን ብሎ ሁሉ ነገር አዘጋጅቶ ገና ኖራለሁ ሲል ወይስ ይሞታል ወይ ደግሞ የሆነ ነገር ይመጣና ያፈርስበታል ወይ ሰላም ይጠፋና አገር ጥሎ ይወጣል ወይ እንደዚህ ይሆናል ወይ ዱንያ ወይ ደግሞ ቆይቶ ይሞታል ከዛ ቤቶች ይፈራርሳሉ ዱንያ እንደዚህ አይደለም እስቲ አለ የሚባል ሀብታም ማለት አለ የሚባል ሀብታም ጥሎ ነው የሚሄደው የሚባል አንድ ሀብታም ኩላሊቱን በ360 ሺህ ምናምን እንደዚህ ቀይሮ ሀገራችን ከዛላ ትንሽ ቆይቶ ሞተ። ያ ሁሉ ብር ከነ ሕክምና ጉዞ ምናምን ያ ለእንትኑ ብቻ ሳህን ዱንያ ማለት ይሄ ነው። በቃ ሀብታሞች ምን ይባላል እስከ 40 አመት እስከ 40 አመት ጤናህን ስጠህ ገንዘብ ታገኛለህ። ከአርባ አመት በኋላ ደግሞ ገንዘብህን እያወጣህ ጤናህን ትገዛለህ አሉ ምን ማለት ነው ይሄ ከአርባ አመት በኋላ እዚህ እዛ ሲሮጥ ምን ሲል አንጎሉን ሲያዞር በቃ خلاص ቀን ለሊት ወሬው እዛ ይሆነና መጨረሻ ላይ ትሰደባለህ ዱንያ ላንድ ለእያንዳንዱ ሰው እንደዚህ ነች ጁምለተን ደግሞ መጨረሻ ላይ ትንኮታኮታለች ባለፈው ፕሮግራማችን የቂያማ ምልክቶች ላይ ያው አይታችኋል መቼም ስለዚህ ወልአያቱ ፊ ሀዘል ማዕና በዚህ ማዕና ያሉ አያቶች ከሲረቱን በጣም ብዙ ናቸው። ወለቀድ አሕሰነል ቃኢሉ እንዲህ ብሎ ያለው ሰው እውነት አለ አሉ። እንዲህ ያለው ያሉት ኢማሙ ሻፍዒይ ናቸው። ምን አሉት አለ ኢማሙ ሻፍዒይ ኢነ ሊላሂ ዒባደን ፉጠና ጠለቁ ዱንያ ወኻፉ ልፊተና ነظሩ ፊሃ ፈለማ ዓሊሙ አነሃ ለይሰት ሊሐይ ወጠና جعلوها لجة واتخذوا صالح الأعمال فيها سفن አሉ ኢነ ሊላሂ እነሆ ለአላህ ዒባደን ባሮች አሉ ፉጠና ግልጽ ሆኖ ማለት ነው ኢነ ሊላሂ እነሆ ለአላህ ባሮች አሉት ዒባደን ፉጠነን ማለት ፈጣን የሆኑ ብልጥ ቀልጣፋ የሆኑ ጮሌ ማለት ነው ገጽ ዘጠኝ ያለ ነው ከሙቀድማ ጠለቁ ዱንያ ዱንያን ፈቷት ወኻፉል ፊተና ፊትናን ፈሩና ዱንያን ፈቷት ጠለቁሃ ጠለቁ ዱንያ ወኸፈል ፊተና ደግሞ ዱንያን ሲፈቷት ዝም ብሎ አይደለም ነዘሩ ፊሃ እሷ ውስጥ ተመልክተው ነው አለ ነዘሩ ፊሃ እሷ ውስጥ ተመለከቱ ፈለማ አሊሙ ባወቁ ጊዜ አነሃ እሷ ዱንያ ለይሰት ለህይ ወጠና ሕያው ለሆነ ሰው የምን ጊዜ ማገር አለመሆኗን አወቁ ስለዚህስ ጃአሉሃ ዱንያን አደረጓት ሉጀተን ባህር አደረጓት ሉጃ ማለት ባህር ማለት ጃሉሃ ሉጅተን ባህር አደረጓትና ዱንያን صالح الاعمال فيها سفنا صالح الاعمال من كان ስራን فيها سفنا በዱንያ ላይ መርከብ አደረጓል ዱንያ ባህር ከዱንያ በመልካም ስራ ዱንያ ላይ ከዱንያ ማለት ነው መልካም ስራን በመልቀም ከዛ በኋላ በሰፊናው ማነው በመርከቡ ተሻግረው የት ተሻግረው የት ሄዱ ወደ አኺራ ሄዱ ሀከዛ ስለዚህ ወተከዙ ሳሊህ አልአማል ፊ ሌሎች እዛው ዱንያ ውስጥ ሲያቦኩ ሲንጎጫረቁ ታጥመኑ ኸይር አሁን እንቀጥል ምን ይላል አህበቲ ፈኢዛ ካነ ሐሉሃ ማ ወሰፍቱሁ አሁን ፈኢዛ ካነ ሐሉሃ የዱንያ حال ما وصفته እኔ እንደዚህ ያብራራሁት ከሆነ አንድ ወሓሉና የእኛ ሁኔታ ደግሞ ወማ ሁልቅና ለሁ እኛ የተፈጠርንለትን ነገርም ማቀደምቱ ቀድም ያብራራሁት ከሆነ እትፋሁን ፋፋፋህያ ትባላለች እ ፈሐቁን ሐቅ ይሆናል ዋጅብ ይሆናል አለል ሙከለፊ ኃላፊነትን መሸከም በደረሰ ሰው ላይ ሁሉ አንየዝሀበ ቢነፍሲሂ በነፍሱ ሊሄድ ነፍሱን ይዞ ሊሄድ መዝሀበል الاخيار የምርጥ ሰዎችን መንገድ ሊሄድ ይገባዋል። ወየስሉከ መስለከ ኡል አብሳር ወየስሉከ አለ ሰለከ ማለት ሄደ ማለት ነው። መስለክም መዝሀብም አንድ ነው። ወየስሉከ መስለከ ኡልኑሃ የልቦና ባልተቤቶች ወልአብሳር የእይታና የግንዛቤ ባልተቤቶችን መንገድ ሊሄድ ግድ ይሆንበታል። ወየተአኸበ ሊዘጋጅም ሊማ አሸርቱ ኢለይህ እኔ ለጠቆምኩት ነገር ሊዘጋጅም ይገባዋል። ወያህተመ ወያህተመ ትኩረት ሊሰጥም ይገባል ሊማ ነበህቱሁ ሊማ ነበህቱ አለይ እኔ ነበሃ ማለት አሳሰበ ማለት ነው ላሳሰብኩበት ነገር ሊያስብ ይገባል ወአስወቡ ጠሪቅ ለሁ ይወሁን ወአስወቡ ጠሪቅ ለሁ في ذلك በዚህ ነገር ውስጥ ለሱ ምርጥ መንገድ ማለት ወአርሰዱ ማ የስሉኩሁ ሚነል መሳሊክ ከመንገዶች ከሚሄዳቸው መንገዶች ሁሉ የተቃናው ማለት አተዐጅቡ ቢማ ሰሐ አን ነቢይና ከነቢያችን ሰለላሁ ዐለይሂ ወሰለም ሰሒህ ሆኖ በመጣ ነገር ራሱን ማረቅ አለበት። ተአዱብ ማለት ማረቅ ነው። ሰይዱል አወሊነ ወልአኺሪን የመጀመሪያዎቹና የመጨረሻዎቹ አለቃ በሆኑት በነቢ ስ ሰለም መንገድ ከሳቸው ሰሒህ ሆኖ በመጣው መንገድ ራሱን ማረቅ አለበት። ወአክረሚ ሳቢቂነ ወላሂቂን የቀደምቶቹም ለወደፊት የሚመጡም የሁላቸውም አክረም ማለት ከነሱ ሁሉ በላጭ የተከበሩ በሆኑት በነቢ ስ ሰለም መንገድ ራሱን ማረቅ አለበት ፈለዋሂ የአላህ እዝነትና በረከቱ ወሰላሙ ሰላሙም አለይህ በሳቸው ላይ ይውረድ ወአላ ሳኢሪ ነቢይን ወአላ ሳኢሪ ነቢይን በተቀሩት ነቢያቶች ላይ ሁሉ ይውረድ ወቀድ ቃል አላሁ ተዓላ አላህ አለ ወተዓወኑ ተጋገዙ ብሏል አላህ አለል ቢሪ ወተቅዋ በመልካም ነገርና አላህን በመፍራት ተጋገዙ ብሏል አላህ ይላሉ صح عن رسول الله صلى الله عليه وسلم ከአላህ መልእክተኛ ሰሒህ በሆነ ሐዲስ ወርዷል። አነሁ ቃል እንዲህ ማለታቸው ወላሁ አላህ ፊ አውኒል አብዲ በባሪያው እርዳታ ውስጥ ነው። አላህ ባሪያውን በመርዳት ላይ ነው። ማ ካነል አብዱ ፊ አውኒ አኺሂ አንድ ባሪያ ወንድሙን በመርዳት ላይ አለ ድረስ አላህ እሱን በመርዳት ላይ ነው። ወአነሁ ቃል እንዲህ ብሏል አላህ ማን ነው እንዲህ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም መንደል አላ ኸይሪን ወደ መልካም ነገር የጠቆመ ሰው ፈለሁ ለርሱ አለለት ምስሉ አጅሪ ፋኢሊሂ ሰዎችን ተማሩ ካለ ሄደው ከተማሩ የነሱ ሁሉ አጅር ይጻፍለታል ማለት ነው። ጾሙ፣ ስገዱ ምናምን በቃ መንደለ አላ ኸይሪን በመልካም ነገር ላይ እንትን ያለ የጠቆመ ፈለሁ ለርሱ አለለት ምስሉ አጅሪ ፋኢሊሂ ያንን መልካም ስራ የሰራው ሰው የሱ አጅር ይጻፍለታል። ወአነሁ ቃል የአላህ መልእክተኛ አሉ መን ደአ ኢላ ሁደን ሰዎችን ወደ ቅናቻ ወደ መልካም የጠራ ካነ ለሁ ሚነል አጅሪ ከአጅር አለለት ለሱ ሚስሉ ኡጁሪ መን ተቢዐሁ እሱን የተከተለ ሰው ሁሉ አጅር ሚስላለ የእነሱ አጅር አይነት ከሱ ይጻፍለታል። ላ የንቁሱ ዛሊከ ይሄ ደግሞ አያጎልም ሚን ኡጁሪሂም ሸይአን ከነሱ አጅር አንዳች ምን ነገር አያጎድልም። ወአነሁ ቃል እንዲህም ብሏል አላህ መልክተኛ ምን አሉ ምን አሉ ፈወላሂ ወአነሁ ቃለ ብለዋል ነቢ ስ ሰለም ሊአልይን ረዲየላሁ አንሁ ለአልይ ረዲየላሁ አንሁ ምን አሉ የኸይበር ቀን ነው ፈወላሂ በአላህ ይሆንብኝ ሊአን ያህዲየላሁ ቢከ አላህ ቢመራህ ሊአን يهدي الله بك الله بانت سبب نمراتو مالغن رجلا واحدا عند سو بانت سبب الله نمراتو خير لك لان تيسالها من حمر النعم نعم جمال مالك نجيبه تالي حمر تربط نعم مالك نعم انا نعم جمو انا عامنو نعم كنهر انهار كنعم انعام ስለዚህ ምን ሁምርና አሚን ከቀያይ ግመሎች ሰደቃ ማለት ነው። ቀያይ ግመሎችን አርደህ ወይ ቀያይ ግመሎች ከሚኖሩ አንድ ሰው ወደ ቀጥተኛ መንገድ መርተህ የምታገኘው አጅር ይሳናል አሉ። አሁን ፈርአንቶ ስለዚህም አሉ እሳቸው ነብዩ እንደዚህ ስለሚሉ አሳ እንደዚህ ስለሚል ፈርአንቶ አየሁ የልቦና ማየትን አናጅማአ ልሰበስብ አይዟል ሙክተሰረ ሚን አልአሐዲስ ሰሒሐቲ ሰሒህ ከሆኑት ሐዲሶች አጫጭሮቹ ናቸው። ረጃጅም ረጅም የሚባለው የካዕብ ብን ማሊክ ሐዲስ ነው። ከዚህ ውስጥ እናየዋለን። ባብ ተውባ ሙስተል አል ሙስተሚላል ጠቅላይ የሆነ አላማ የኮኑ ጠሪቀን ሊሳሒቢሂ ኢለል አኺራ ሙስተሚላል ጠቅላላ ሁሉን ዳሳሽ ማለት ነው። አላማ የኮኑ ጠሪቀን ሊሳሒቢሂ ኢለል አኺረቲ አንድ ሰው ይህንን ኪታብ ይህንን ክታብ ማለት ነው አንድ ሰው ይህንን ክታብ ይዞ ለዚህ ክታብ ጓደኛ ከሆነ ወደ አኺራ የሚያደርሰው ማ የኩን ጠሪቀን ሊሳሂቢ ለልአኺራ ወደ አኺራ የሚያደርሰው መንገድ እንዲሆነው አድርጎን አዘጋጀሁት ወሙሐፊለን ሊአዳቢሂ አልባጢነቲ ወዛሂራቲ አልባጢና ውስጣዊ ማለት ነው ወዛሂራ ውጫዊ ማለት ነው ስለዚህ ውስጣዊ ውጫዊ ምንድነው ውስጣዊ አደብ ማለት በልባችን ላይ ለምሳሌ ተወኩል ባህላ ተስፋ ለመቁረጥ እንግዲህ ይሄ ውስጥ አደብ ነው ዛሂር ደግሞ የሚታይ ማለት ነው በአካል የሚገለጽ በአንደበት የሚነገር ስለዚህ ሊአዳቢሂል ባጢነቱ ዋሂረት ያለ ውስጣዊና ውጫዊ ለሆኑት አዳቦች የሚያስገኝ ሙሐፊል እንዲሆን አድርጎ ነው ያዘጋጀሁት ጃሚአን ሰብሳቢ እንዲሆን አድርጎ ልተርጊቢ ተርሂብ ማለት ሰዎችን ማነሳሳት፣ ወተርሂብ ሰዎችን ደግሞ መገሰጽና ማስፈራራት። ወሳኢሪ አንዋኢ አዳብ ሳሊኪን አዳብ ሳሊኪን ወደ አላህ የሚጓዙ ሰዎች ሊኖራቸው የሚገባቸውን የሚገባቸውን አዳብ ጠቅላይ የሆነ አድርግ ያዘጋጀሁት ይላሉ። ማሻአላህ ምን አሐዲስ ዙሁድ ምን አሐዲስ ዙሁድ የዙሁድ ሐዲስ አለ እዚህ ላይ ወርያብያት ወሪያባቱ ንፉስ እንደገና ደግሞ ነፍስን ማለዘብ አለ። رياضات ማለት እዚህ ቦታ ላይ رياضة ማለት ሪያባት ንፉስ ነፍስን train ማድረግ ማለት ነው። ነፍሳችን እኮ train ነው እናደርገው፣ ደርስ እንድትለምድ፣ ذكر እንድትለምድ እንደዚህ train ነው የምናደርገው። ሀዚ ሪያባት ንፉስ ሪያባት ንፉስ ማለት ይሄ verb ነው። verb ሲሆን ማለት ነው رياضات እና ከቅድሙ ይለያል እና ወሪያባት ንፉስ ወተህዚብ አልአኽላቅ እንደገና ደግሞ ስነ ምግባርን ማለዘብ መሆን አለበት። وطهارات ال ልብን ማጽዳትና وعلاجها እንደገና ልብን የታመመች ልብን ማከም علاج ይሄ ሁሉ አለበት ይላል። وصيانة الجوارح አካልን መጠበቅ وإزالة اعوجاجها የአካልን እንትን አካል اعوجاج አለው ወደ ሌላ አቅጣጫ እንዳይጠም avoid ከማድረግ إزالة ማለት አካል ወደ ሌላ አካል እንትን ወደ ሌላ ነገር እንዳይሄድ ለማስወገድ የሚሆኑ ሐዲሶችን አዘጋጀው ወገይር ذلك من مقاصد العارفين ከዚህ ውጭ ያሉትንም አሪፎች ይባላል አልአሪፍ ማለት አልአሪፉ ቢላህ ጌታቸውን በደንብ የተገነዘቡ ሰዎች አሪፍ ይባላል አንድ ሰው በደንብ ከገባው ያስራ ነገር የጌታው ነገር አሪፍ ይባላልና ፍስጥላህ القوم ለዚህ من مقاصد العارفين አሪፎች ከሚያስቡት ነገር ጎል ከሚያደርጉት ነገር አላማ አድርገው ከሚይዙት ነገር ይህ ሁሉ አጠቃለልኩኝ ይላል ስለዚህ ወአልተዚሙ አሉ አጥብቄ ይዛለሁ አሉ ወአልተዚሙ ፊህ አላ አዝኩረ ኢላ ሐዲሰን ሰሒሐን ሰሒህ የሆነ ሐዲስ እንጂ ላለመዘገብ ተጠንቅቄያለሁ አሉ ሰሒህም ሆኖ ደግሞ ምን الواضحات ግልጽ ያሉ ሐዲሶችን እንትን ተጠቅሰዋል ሙዳፈን الى الكتب الصحيحه مضافا በማከት በማከል በመጨመር ይህ ሐዲስ ሰሒህ ከሆኑት ወደ ሆኑት ኪታቦች ቡኻሪ ሙስሊም አልመሽሁራት ይላል ሰዎች ታወቁ ከሆኑ ኪታቦች በተጨማሪ ሰሒህና ግልጽ የሆኑ ሐዲሶችን ቀላቅያለሁ አክያለሁ አለ ወኡሰድሩ አልአብዋበ እያንዳንዱን ባብ ምን አልቁርአን አልዓዚዚ ከተከበረው ቁርአንና ቢአያትን ከሪማትን ከተከበሩ አንቀጾች ይጀምራለሁ አሉ አሁን ማንኛውም ባብ ገና ስንጀምር ቁርአን እናገኛለን ወወሲሐ ደግሞ አብራራለሁ አሉ አብራራለሁ ወሲሐ አብራራለሁ ማ ያህታጁ ኢላ ضبط መሐፈዝ የሚያስፈልገውን ነገር አው ሸርሒ ወይ መብራራት የሚያስፈልገውን ነገር አብራራለሁ ማዕነን ኸፊየን አሁን አው ሸርሒ ማዕነን ኸፊየን ድብቅ ያለ ትርጉም ያለውን ቢነፋኢስ ሚነ ተንቢሃት ጥቂት ማለት ነው። ነፋኢስ ማለት ነፊስ ጥቂት የሆነ ነፊስ ማለት ጥቂት ሆኖ ውድ የሆነ ቢነፋኢስ ሚነ ተንቢሃት አለ ትንሽ ማሳሰቢያ ብዬ እጽፋለሁ አለ። ወኢዛ ቁልቱ ካልኩኝ ፊ አኺሪ ሐዲስን በሐዲሱ መጨረሻ ላይ ሙተፈቁን አለይ ካልኩኝ ፈማዕናሁ ረዋሁ አልቡኻሪ ወሙስሊም ማለቴ ነው አሉ። ወላሂ አንጀት የሚበላ ንግግር ይናገራሉ ይላል። ወአርጁ እከጅላለሁ አሉ እንተም ሀዘል ኪታቡ ገና ይህን ኪታብ ሲጀምሩ እኮ ነው ሙቀድማው ላይ ነው ይህን የጻፉት ወአርጁ እከጅላለሁ እንተም ሀዘል ኪታቡ ይሄ ኪታብ ይሄ ኪታብ ከተሟላ አሉ ለአንድ ሰው መጽሐፉ ሙቀድማው ላይ ነው የምታወቀው ወአርጁ ከጀላል እንተም ሀዘል ኪታብ ይሄ ኪታብ ከተሟላ አን የኩነ ሳኢቀን ልልሙዕተኒ ብሂ ልልሙዕተኒ ብሂ ማለት በሱ ትኩረት ላደረገ ሰው ሳኢቅ ሹፌር እንዲሆነው ነጂ እንዲሆነው ከጅላለሁ ይለር ኸይራት ወደ ኸይራት ወደ መልካም ነገሮች ሐጅዘን እርሱን ከልካይ ሐጀዝ ማለት ከለከለ ከልካይ እንዲሆን ከጅላለሁ ሚን አንዋኢል ቀባኢስ መጥፎ ከሚባሉ ነገሮች አንዋ ማለት መጥፎ የሚባሉ ከሚባሉ ነገሮች አይነቶች ማለት ነው ወልሙህሊካት አጥፊ ከሆኑ ነገሮች ሁሉ ከልካይ ሊሆነው ዘንድ ከጅላለሁ ሐቂቃ ሪያዱ ሳልሒን የቀራ ሰው በሙሉ ይመከራል እንደ አስተዋይ ነው የሚሆነው ስድስት ሀከዛ ወአነ ሳኢሉን እኔ ጠይቃለሁ አሉ አኸን ወንድምን አለ ወይንም ኡክተን እህትንም ማለት ነው እዚህ ቦታ ላይ እንዲሆኑ ተግልብ ይባላል ኢንተፋአ ቢሸይእ ምንሁ ከዚህ ኪታብ በአንዳች ነገር የተጠቀመን ሰው አንየድኦ ወሊ ዱዓ እንዲያደርግልኝ እለምነዋ እጠይቀዋለሁ አሉ ወሊዋሊደየ ለእናት ለአባቴም እንዲሁ ወመሻይኺ ለሼኾችም እንዲሁ ዱዓ እንዲያደርግ ወሳኢሪ አህባቢና ለተጠሩት ወዳጆቻችንም ወልሙስሊሚን አጅማኢን ለሙስሊሞች በጠቅላላ ዱዓ እንዲያደርግ እለምነዋለሁ አለ እዚህ ላይ ቆም ቆም እንበልና ማለት ነው ዱዓ እናደርግ አጅዝለሁ አጅረሁ اللهم አጅዝለሁ اجره اللهم ارحمه وارحم والديه اللهم ارحم شيوخه اللهم انتفعنا بكتابه اللهم أجزل له أجره اللهم اجمعنا بهم في الجنة يا ذا الجلال والإكرام يا حي يا قيوم خير እዚህ ሰው ዱዓ አድርግልኝ ዱዓ አድርግልኝ ሲል እንዳትረሱና ደግሞ እዳ እንዳይሆንባችሁ ወዲያው አውርዱ ቢያንስ በትንሹ ማለት ነው وعلى الله الكريم اعتمادي በአላህ በቸር በሆነው ጌታ ላይ اعتمادي اعتماد ማለት የምደገፈው በሱ ላይ ነው። وإليه تفويضي واستنادي ነገሬን ተውፊድ የማስጠጋው ማለት ነው፣ የማስደግፈው ወደሱ ነው። ወሐስቢ አላሁ አላህ በቂ ነው። ወኒዕመል ወኪሉ ምንኛ ያማረ መመኪያ ነው እሱ። ወላ ሐውለ ወላ ቁወተ ላ ሐውለ ብልሃት የለም ወላ ቁወተ ኃይል ብርታትም የለም ኢላ ቢላህ በአላህ ቢሆን እንጂ አልዓዚዝ አሸናፊና አልሐኪሚ ጥበበኛ በሆነው በአላህ ቢሆን እንጂ ይላል አልሐምዱሊላህ አይሰንተነው ሙቀድማው خير بسم الله الرحمن الرحيم باب الإخلاص وإحضار النجاة يلا አሁን እንግዲህ አሁን እዚህ ከደረጃ ከደረሳችሁ በኋላ ኸይር የሪያት ፕሮግራም የሁሉ ነገር ፕሮግራም ይነገራቸዋል ቀድሞ ማለት ነው ይነገራቸዋል ስለዚህ አጥብቃችሁ ማለት ነው አሁን ኪታብ የለኝም ምንትስ የለኝም የለም አልহামዱሊላህ አላህ አግርቶልናል አላህ አግርቶልናል ሐቂቃኔ በዚህ ኪቴ ላይ ባሉ ኪታቦች ስንት እየተጠቀምኩ ነው አልহামዱሊላህ ቢተውፊቅኝን አላህ ስለዚህ ከፍቶ ብሎ ከፍቶ እስክት እንበልበት ወዲያ መሄድ አይደለም ለዚህ ነው ኡስታዝ የምንሆነው ይህ ነው ደርስ ከተባለ የትምሩም ይሁን ደርስ ከሆነ ትኩረት ደርስ ከሆነ ትኩረት ይህ ነው ሰው ሞቅ ሞቅ ነው የሚወደው ሞቅ ሞቅ ይበርዳል ቶሎ መጋል ይበርዳል ቀስ ብሎ ነው ስለዚህ እንደ ብረት ሳይሆን እንደ ሀይቅ ሀይቅ ወስዶ ወስዶ ወስዶ ወስዶ ወስዶ ቀስ ብሎ ነው የሚሞቀው ከዛ በኋላ ሲለቀውም እንደዛ ነው ደርስ ከተባለ የሚለውጥ ሆኖ ነው። አድርጎ ይለውጠናል። ደርስ ደርስ ደርስ ደርስ هكذا ሰው ያፈራል። ያ እህወቴ በአላህ ይወፍቀን። وما توفيق إلا بالله። باب الإخلاص ይሄ باب የእክላስ ባብ الإخلاص ማለት ማጥራት ማለት ነው። أخلص አጠራ፣ يخلص ያጠራል። إخلاصا ማጥራትን باب الإخلاص የኢኽላስ ባብና ወእህባር ንያ ስራ ስንሰራ ንያን እህባር ማስገኘት ማለት እህባር ማለት ማስገኘት። እዚህ ስራችንን እንድናጠራና ንያችንን እንድናስገኝ በምንሰራው ስራ ላይ የሚነግረን ባብ ነው ይሄ ይላል። ተጽዕኖ የሚነግረን ባብ ነው። መርሐባ እሺ አሁን ኢሕዳር ንያን እያን የምናደርገው የት ነው? ፊ ጀሚል አዕማል ፊ ጀሚል አዕማል ማለት በስራዎች ሁሉ ወላቅዋል ማለት በንግግሮች ሁሉ ወላህዋል ማለት በሁኔታችን ሁሉ ባንሰራም እንደገና ደግሞ ወላቅዋል ለምሳሌ ባንናገርም ለምሳሌ ብንተኛ ብንተኛ ስንተኛ መለየት አለብን። ሰልማኑል ፋሪሲ ምን ይላል? እኒ ለአህተሲቡ ነውመቲ ከማ አህተሲቡ ቀውመቲ ይላል እኔ ለሊት ተነስቼ ቂያማ አላህ ሲስቆ አላህ አጅር ይከፍለኛል እንደምለው ይቼ ነው ካልተኛውማ እንዴት ኢባዳ አደርጋለሁ? እንዴት ጤነኛ ነው? ስካርኛም ነይቼ ለምን አንለይት? ሰውነታችንን ስንጣጠቡት ነይት፣ ስንጎርስም እንነይት፣ ፀጉራችንን ስናበጥር እንነይት፣ ልብሳችንን ስናጥብ የትም አህዋል ላይ ሆነ በቃ ኸይር ነገር ላይ አከታ ይመለከታል ማለት ይሄ ነው። አልባሪዛ ማለት ግልጽ የሆነና ወልኸፍያ ድብቅ የሆነ ቃለ አላሁ ተዓላ አላህም አለ አሁን ንያ ከባቡ ጋር የሚገናኘውን ነገር እቺ ነች ቦታ ውላለሁ መሐሉ መሐለ ሻሂዱ ይሄ ነው ወይንም እጠይቃችኋለሁ ግን ጊዜ ለመቆጠብ እነግራችኋለሁ ለጊዜ ትንሽ ሸድ ብለን ሞቅ ሲላት ነው ቃለ አላሁ ተዓላ አላህ አለ ማ ኡሚሩ ወማ ኡሚሩ ወማ ኡሚሩ ዋው አለችባት ወማ ኡሚሩ አልታዘዙም እነሱ إلا ليعبدوا الله አላህን ሊያመልኩ እንጂ ሙኽሊሲነ ለሁ ዲነ ይሄ ነው ሙኽሊሲነ ለሁ ዲነ ከዚህ በፒዲኤፍ ፔጅ 11 ሙኽሊሲነ ለሁ ዲን ሙኽሊሲነ ለሁ ዲን ሃይማኖትን ለርሱ ያጠሩ ሆነው ቢሆን እንጂ ሙኽሊሲነ ያጠሩ ቢሆን እንጂ ለሁ ዲነ ሃይማኖትን ሃይማኖትን أملكوكن الله يا ترو فيهن إنسير مخلصين له الدين حيمانوكن لالله يا ترو هونو الله اللي يعمل كنت أكذبه فلذي كتابو قام الجنان مخلصين له الدين الميرون حنفاء كو شكرك أو أونتن يعجوز سندي هونو ويقيم الصلاة صلاة يحققونه ويوك الزكاة الزكاة متكفلين بسكو بذين جاتا الزفو ما تتابو تنقونه ወዛሊከ ይህ እንዲህ ማድረግ አላህን ሃይማኖት ከልጅቱ አጥርቶ ማምለክ ሰላትን ማቋቋም ዘካ መስጠት ይህ ዲኑል ቀይመቲ የትክክለኛዋ መንገድ እምነት ነው ማለት አላህ የመረጣት መንገድ ይሄ ነው ዲኑ አለ ዲኑል ቀይመቲ ወቃለ ተዓላ አላህም አለ ለየናል አላህ ይህንን ከማለቴ በፊት ማብራራት አለብኝ በመካ ሳሉ የነብዩ ሰለላሁ ዐለይሂ ወሰለም ባልደረጉት አጋሪዎች ጣዖታውያን ፍየል፣ በግ፣ ሌሎ ግመል፣ ሌሎች ነገሮችን ያመጡና ያርዳሉ። እዛ በጣዖቶቻቸው ያርዱና ከዛ በኋላ ደምና ስጋውን ቀላቅለው ይለቀልቃሉ። ደምና ስጋውን ቀላቅለው ይለቀልቃሉ። ይድረሳቸው። እንደገና ካዕባን ይለቀልቁታል ለአላህ ይድረሰው ብለው ከዚህ ለጣዖታትም ለአላህ የሚድረስ ነው ከዛ በኋላ ምን አሉ ይሄን ያዩ እዚህ ለአላህ ምድርሰው ከሆነ እኛም እያረድን ለአላህ ለምን ካባና እንደቀልቅም በደምና በስጋ አሉ ሱብሃንአላህ እሱ እንግዲህ <laughs> ወደ አላህ ለመቃረብ ያላቸውን ጉጉት ያሳያል ከዛን አላህ ይናወረደ ለን የናል አላህ አላህን አይደርሰውም ልሑሙሃ እናንተ ምትለቀልቁት ስጋም ወላ ዲማኡሃ የምታፈሱት ደምም አይደርሰውም አላህን ولكن ግን يناله التقوى منكم ከናንተ የሆነ ተቅዋ ልባችሁ ውስጥ ያለው ግን አላህ ማለት አለ ስለዚህ አላህ ልብን ነው address የሚያደርገው ስናርድ ስለዚህ ለአላህ ብለን ብስሚላሂ አላሁ አክበር አላሁመ ሀዛ ሚንከ ወለከ ከአንተ የሆነ ጸጋ ለአንተ የምሰዋው ነው ስለዚህ አላህን የምንፈራ ከሆነ ተቅዋ አላህን ይደርሰዋል ደምና ሥጋ አላህን አይደርሰውም ደስ በቃ እንደው ቅርብ ያለ ቤት እኮ ነው ከከዛ በቃ አያጨማልቅም ኮተት የለውም አልሐምዱሊላህ وقال تعالى አላህም አለ قل إن تخفوا ما في صدوركم أو تبدوه يعلمه الله። ይህን ያለው ምንድን ነው በሱረቱ አሊ ምራን ላይ ነው አላ قل ብለህዳል إن تخفوا ما في صدوركم በልባችሁ ያለውን ብትደብቁ ትኽፎን አው ቱብዱሁ ይፋ ብታወጡ ይብዳ ይባላል። አብዳ ይብዱ ይብዳል። ያምሁላህ አላህ ያውቀዋል። ይህ ማለት ምንድነው? ልቦች ላይ ያለውን ነገር አላህ ያውቃል ስላለ ልባችሁን አሳምሩ እየተባለ ነው ማለት ነው። ልባችሁን አሳምሩ እየተባለ ነው። መርሐባን አህበቲ። እሺ የመጀመሪያውን ሀዲስ እናያለን። ዋና አሚሩል ሙእሚኒን የሙእሚኖች መሪ ከሆኑት አቢ ሐፍስ ተባሉ። አቡ ሐፍስ ነው ወል ሐፍስ አሰድን ይላሉ። ከአቡ ሐፍስ ዑመር ኢብኑ ኸጣብ ነው የሚወራለን። ኢብኑ ኑፈይስ አሁን በቃ ሰሐቢዩ ለመጀመሪያ ጊዜ ከተጠቀሰ እንደዚህ ያብራሩታል። ለመጀመሪያ ጊዜ ከተጠቀሰ ከተደገመ ግን በስ ይተውታል። ኢብኑ ኑፈይል አብዱ ዑዛ ልጅ ልጅ ማለት ነው። የሰው ስም ነው። ኢብኑ ሪያህ፣ ኢብኑ አብዱላህ፣ ኢብኑ ቁርብ፣ ኢብኑ ረዛህ ابن أبي بن كعب ابن لؤي بن غالب القرشي قرشي የሆኑ العدوي من بني أبي كبنو أبي የሆኑ قال قالوا سمعت رسول الله صلى الله عليه وسلم يقول يا الله في ሲይሰው إنما الأعمال بالنيات እነሆ ስራ የሚመዘነው በንያ ነው ኢንተንሽን ልብ በምታስበው ነው وإنما لكل امرئ እነሆ ለእያንዳንዱ ሰው ما نوى የለየሰው ነገር አለው ፈመን ካነት ሂጅረቱሁ እዚህ ላይ ማብራራት አለብን ይሄ ሐዲስ ሐዲሱ ምን ይባላል ሐዲሱ ሙሃጅር ኢብኑ ቀይስ ነው የሚባለው ሙሃጅሩ ኡሙ ቀይስ አንዲት ኡሙ ቀይስ የተባለች ሴት ነበረች በመካ ኡሙ ቀይስ ከዛ በኋላ አንድ ሰው ጠየቃት ለጋብቻ ፈልግሻለሁ ላገባሽ አለ። እኔ አሁን ከአላህ መልእክተኛ ጋር ልሰደድ ነው፣ ይሄ ነው ፕሮግራም አለችው። እኔ ከአላህ መልእክተኛ ጋር ልሰደድ ነው ፕሮግራሜ ይህ ነው አለችው። ከዛ በኋላ እሷ እንዲህ ስትለው ነብዩ ሰለላሁ ዐለይሂ ወሰለም ከመልእክት ማን ነው ከባልደረቦቻቸው ጋር ወደ መዲና ሲሰደዱ ሌሎች ሰለላሁ ዐለይሂ ወሰለም ጋር የተሰደዱት የአላህን ዲን ለመርዳት የአላህን ዲን ለመርዳት አንድ ላይ ሆነው መልእክተኛውን ለማገዝ ወል ምን አላህ للفقراء المهاجرين الذين أخرجوا من ديارهم እነኛ ምን ዲያሪህም ማለት ከቀዮቻቸው ወአምዋሊህም ከንብረቶቻቸውም የተሰደዱ የተወጡ ለሆኑት አለዚን ኡኽሪጁ ሚን ዲያሪሂም ወአምዋሊሂም የብተጉነ ፈድለን ሚነላሂ ወርድዋና ከአላህ ትሩፋትንና ውዴታን ፈልገው ወየንሱሩን አላህ ወረሱለሁ አላህና መልእክተኛውን ሊያግዙ አለ ኢስላምን ማለት ነው እስላምን እና ነብዩ ሰለላሁ ዐለይሂ ሊያግዙ በጠራያቸው እንደዚህ ዛን እንደዚህ አስበው ሲሰደዱ እሱ ግን ሂጅራ ማድረግ አልፈለገም ሂጅራ ካላደረገ እሱ መካፋ መዲና ልትሆን ሆኖ አራት ኪሎ ሜትር ተገናኘ ባቡር የለ፣ plane የለ፣ መኪና የለ። ስለዚህ እሷን የግድ ለማግኘት መሰደድ ነበረበትና በስደት ላይ ስቃይ ሲያዩ ሰዎች ስንት መከራ አይተዋልና በስደት ላይ ባየው መከራና ስቃይ እሱ እንደሌሎቹ ሊከፈለው ነው። ስለዚህ ከነሱ መካከል በተለያዩ እንትንም በተለያዩ ምክንያቶች የተሰደዱ ስላሉ ይህንን ጅብሪል ለሳቸው አስተላለፈና እሳቸው ተናገሩ። ፈመን ካነ እዚህ ፈመን ካነ ትግረቱ ስደቱ የሆነች ሰው አለ ኢለላሂ ወረሱሉ ወደ አላህና ወደ መልእክተኛው ስደቱ ወደ አላህና ወደ መልእክተኛ የሆነች ሰው ፈሂጅረቱሁ አሁ በርግጥ የሱ ስደት ወደ አላህና ወደ መልእክተኛ ነው ኢለላሂ ወረሱሉ ወመን ካነት ሂጅረቱ ለቱ ለዱንያ ዩሲቡሃ ለዱንያ ዩሲቡሃ ሊያገኛት ዘንድ ወደ ዱንያ ከሆነ አው ምራቱ የንክፉሃ ሊያገባት ዘንድ ወደ አንዲት ሴት ከሆነ ፈሂጅረቱሁ እዚህ ቦታ ላይ አማርኛውን ስሙ ፈመን ካነት ለዱንያ ዩሲቡሃ ሊያገኛት ዘንድ ወደ ዱንያ ከሆነ ከሆነች ስደቱ አምራቱ የንክፉሃ ሊያገባት ዘንድ ወደ አንዲት ሴት ከሆነ ስደቱ ፈሂጅረቱ ኢላማ ሀጀረ ላይ አውስ ወደ ተሰደደበት ነገር ነው ማለት ካላ ዘንድ አጅር አገኘ ሰው ሙተፈቁን ሙተፈቅ ነው አላ ከመሆኑ ጋር ሙተፈቅ ነው ይላል ይህንን ሐዲስ ረዋሁ ዘግበውታል ኢማም አልሙሐዲሲን የሐዲሶች የሐዲሶች የሙሐዲሶች መሪ ኢማም የሆኑት አንደኛ አቡ አብዱላህ መሐመድ ኢብኑ እስማኤል ኢብኑ ኢብራሂም ኢብኑ ሙገይራ ኢብኑ በርደዝባ الجعفي البخاري هي فاشن كنا ملو سماته أبو عبد الله محمد بن إسماعيل ابن إبراهيم ابن المغيرة ابن بردز بردزجا الجعفي البخاري على بخار كم تبال أجرنا صوبيت ودي ودي على رام ولكن يرمو أبو الحسين مسلم بن حجاج بن مسلم القشيري النيسابوري رضي الله عنهما في صحيحيهما اللذين هما أصح الكتب المصنفة ሰዎች ከሰበሰቡት ኪታቦች ሁሉ አሳህ ሞስት ኦቴንቲክ ማለት ነው ሞስት ኦቴንቲክ ባጭሩ የታሪክ ሊቃውንት እንኳ የታሪክ ሊቃውንት እንኳ የዓለም ታሪክ በቡኻሪና በሙስሊም ሸርጥ ማለት ነው ኦተንቲኬሽን የኦተንቲኬሽን ፕሮሲጀር አላቸው የዓለም አሁን ስንት የዓለም library የሞላው የዓለም ታሪክ በቡኻሪና በሙስሊም authentication procedure ውስጥ ቢያልፍ ዓለም ታሪክ የላትም ሁሉም ውድቅ ይሆን ነበር ነው ያሉት። ሁሉም ውድቅ ግን ያው ታሪክ ተብሎ ተደርድሮ እናገኘዋለን። በዚህ ውስጥ አላለፈም። ስለዚህ ሱብሃንአላህ አጂብ የሆነ ነገር ነው። ያ ኦተንቲኬሽኑ عجيب ነው። ሀዲስ ሁለት ላይ ደረሰ። ሁለተኛ ሀዲስ ላይ እንግዲህ ሪያድ ከተጀመረ እኮ ይጣፍጥልን እንብሎ መንዳት ነው ኢንሻአላህ። ሁለተኛውን ሀዲስ ከሙቀድማው ጋር ሙቀድማ አለን። አንደኛ ሀዲስ፣ ሁለተኛ ሀዲስ ደግመን ትረፍት እንወስዳለን ኢንሻአላህ። ሁለተኛው አን ኡሙል ሙእሚኒን የሙእሚኖች ኡሙል ሙእሚኒን ከተባለ የነቢ ሰለላሁ ዐለይሂ ወሰለም ባልተቤቶች የነቢ ሰለላሁ ዐለይሂ ወሰለም ባልተቤቶች ሁሉም ኡሙል ሙእሚኒን ነው የሚባሉት የሙእሚኖች እናት ነው የሚባሉት ለምን ከነብዩ ሰለላሁ ዐለይሂ ወሰለም ሞት በኋላ ማንም ሊያገባቸው አልተፈቀደም النبي أولى بالمؤمنين من أنفسهم نبي من أولى النبي أولى بالمؤمنين من أنفسهم ነብዩ ሰለላሁ ዐለይሂ ወሰለም ከሙስሊሞች ኢቭን ከነፍሳቸው በላይ ተገቢ ናቸው ይላል ይሄ ነው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለመካደም ሀያታቸውን ጭምር መስጠት አለባቸው ከዛ ወአዝዋጁሁ የሱ ባልተቤቶች ደግሞ ኡመሃቱሁም እናቶቻቸው ናቸው ይላል። ስለዚህ ማንንም የነቢ ስ ሰለም ባልተቤት ረዲየላሁ አንሁና አጅማዒን ምን ተብለው ኡመሃቱል ሙእሚኒን ወአን ኡሚል ሙእሚኒን የሙእሚኖች እናት ከሆነችው ኡሚ አብዱላህ አለ አይሻ አይሻ አብዱላህ የሚባል ወንድ ልጅ አልነበራቸው አይሻ ረዲየላሁ ዐንሃ አብዱላህ የሚባል ወንድ ልጅ አልነበራቸው ግን የአይሻ እህት አስማ ቢንት አዘከር አብዱላህ የተባለ ልጅ ነበራቸው። አብዱላህ ኢብኑ ዙበይር የዙበይር ኢብኑ አዋም ልጅ ነበር أول مولود في المدينة ነቢ ሰለላሁ ዐለይሂ ከነ ባልደረቦቻቸው ተሰደው መዲና ሲገቡ መጀመሪያ የተወለደው ማን ነው? አብዱላህ ኢብኑ ዙበይር። ዙበይር ማለት አልዙበይር ኢብኑ አዋም ማለት ነው። ረሱልላህ ነቢ ሰለላሁ ዐለይሂ ወሰለም እያንዳንዱ ነብይ ሐዋርይ አለው። የኔ አልዙበይር ኢብኑ አዋም የኔ ሐዋርይ ነው ነው ያሉት። አጂብ የሆነ ነው። ምን አልአሸራት አልሙበሸራ ዱንያ ላይ ሳሉ በጀነት ከተበሰሩ ሰዎች መሃል አንዱ ነው። በነቢ ሰለላሁ ዐለይሂ ወሰለም አንደበት ስለዚህ በሱ በአብደላ ኢብኑ ዙበይር አብዱላህ የማነው ነው የእህቷ ልጅ ነው። ስለዚህ ሴቶች ኡሙ ፍላን ኡሙ ፍላን ሲባሉ ቀኑ አይሻ እኔ እሱ ወንድ ልጅ የለኝም በማለት ቀራ ሲባል በአብዱላህ ለዚህ ነው ኡሙ አብዱላህ የተባለች አብዱላህ ዘይተው ላይ አብዱላህ ኢብኑ ዙበይር አኢሻታ ከአኢሻ ረዲየላሁ አንሃ ረዲየላሁ አንሃ ቃለት አሉ አለች አይሻ አለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ያጉዙ ለወደፊቱ ይዘምታል አሉ ገይሹን ሰራዊት ይዘምታል አልካዕባ ካዕባን ወደ ካዕባ ይዘምታል ካዕባን ለማፍረስ ማለት ነው ለማፍረስ ይዘምታል የቂያማ ምልክት ብለን የቂያማ ምልክት ብለን ማን ማነው የቂያማ ምልክት ብለን ከዘረዘርናቸው ነገሮች መካከል ከፍ ብለን ነበር ከፍ ብለን ነበርና ስንት ከፍ እስቲ ይካሄዳል ተብሎ ከፍ ማለት እሱ የመሬት መንሸራተት ማለት ነው። የመሬት መንሸራተት ሶስት ከፍ ይኖራል። ሶስት አንደኛው አንደኛው በምስራቅ አሁን ምስራቅ የዓለሙ የምስራቅ ክፍል የሚባለው በጣም ትልቅ ከፍ፣ ሁለተኛ በምዕራብ፣ ሶስተኛ በጀዚረተል አረብ ጀዚረተል አረብ በአረብ ጀዚራ ማለት ነው በአረብ አገሮች እዚ ስዑድንና በአካባቢዋ ማለት ነው አገር እሺ ለማንኛውም ቂያማ ሲደርስ ነው ካዕባን ሊያፈርሱ ሲሄዱ ነው የግዙ ጀሽሚል ካዕበተ ሰራዊቶች ይዘምታሉ ወደ ካዕባ ለማፍረስ ፈኢዛ ካኑ በሆኑ በደረሱ ጊዜ ቢበይዳአ ምን አርድ ከምድር ለጥ ያለ ቦታ በይዳ ማለት እኛ በአማርኛ ሜዳ ምን ማለት ነው ፈይዳ አሚነል አርድ ከምድር በበይዳ ማለት ሜዳ ላይ ለቅ ሜዳ ላይ ሲደርሱ ይخሰፉ ይሰጠማሉ ቢአወልህም ወአኺርህም ያወልህም ማለት መጀመሪያቸው እየመራ ያለው ወአኺርህም መጨረሻቸው ደጀናቸውን ተከታያቸው ማለት ይህን ጊዜ ነቢ ሲናገሩ አይሻ አድማጭ ነበሩና ካለታል ቁልቱ ያ ረሱላላህ አንተ አላህ መልእክተኛ ሆይ ከይፈ ይኽፈፉ ቢአወልህም ወአኺርህም እንዴ መጀመሪያቸው መጨረሻቸውን እንዴት ይባላል ወፊህም አስዋቁሁም በእነርሱ መካከል እኮ አስዋቁሁም ማለት እነርሱ ነርተው ሂዱ ተከፈሉ ያሏቸው ያለ ፈቃዳቸው ማለት ነው አስዋቅ ሰውቀ ሰውቅ ማለት ሳቀሁ ከሚል ነው አስዋቁሁም ከእነርሱ መካከል የነሱ ተነጂዎች አሉ አይደለም ወመን ለይሰ ወመን ለይሰ ምንሁማ ስለዚህ ወፊህም አስዋቁ ማለት ወመን ለይሰ ምንሁም ምንድነው አስተውቀቱ ሊለናሴ አራእየቱ ይላል ራእያ ማለት ከላይ ያሉት አስተዳዳሪዎች ሾካም ነው የሚባሉት ከስር ያሉት ደግሞ ሰውቅ ወይንም ራእያ ይባላል እነሱ የሚነዷቸው ማለት ነው ስለዚህ ስልጣን የሌላቸው አለቃና ምንዝር የሚባለው ማለት ነው። ስለዚህ ያሉት ናቸው ተጠያቂዎቹ። እነኚህ የሚነዱት ሲባል የዱንያ በላይ አይለይም ይባላል። የዱንያ በላይ ይለያል አይደል? አይለይም። የተበደለ ሰው ስለዚህ ምን ይደረጋል? ይቃ ማለት አላህ ይክሰዋል። አሁን ምንድነው ከንያ ጋር የሚያስተሳስረው ሲባል ቃል ይኽሰሱ ቢአወሊሁም ወአኺሪሁም መጀመሪያቸውና መጨረሻቸው ሁሉም ይሰጥማሉ። ግን ሱመ ዩብዓሱነ አላ ንያቲሂም እንደ ንያቸው አልቃ ማለት እጅ ካባን አፈርሳለሁ ያለ እንደሚያፈርስ ይቀፈቀፋል ማለት ነው። ደግሞ ያላረዝ ማለት እንዴት ያለ ጊዜ መጣብን እያለ ማለት ነው። ለዚህ ልክ በሰንሰለት በግድ የሚጎተት ለማንኛውም እንደሚሳው ሙተፈቁን አለ ሀዛ ይህ ለፍዙ البخاري ለፍዙ ቃላቶቹ ማለት ነው የቡኻሪ ናቸው ግን ሐዲሱ ሙተፈቅ አለ ነው ሙስሊም ላይ በሌላ ለፍዝ አለ ማለት ነው بسم الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته እሺ ሶስተኛ ሐዲስ ከሪያድ الصالحين ሶስተኛ ሐዲስ وعن عائشة رضي الله عنها قالت قال النبي صلى الله عليه وسلم لا هجرة بعد الفتح ولكن جهاد ونية وإذا استنفرتم فانفروا متفق عليه እሺ وعن عائشة عائشة ናቸው ከዚህ በፊት ዋን ኡም المؤمنين ኡም አብዱላህ እንዲህ ብሎ አብራራቸው አሁን አጭር ነው خلاص وعن عائشة رضي الله عنها كعائشة بنت أبي بكر رضي الله عنها ቃለት ብላ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ላ ሂጅረተ ሂጅራ የለም ባዕደል ፈትሒ ፈትሒ መካ ከተከፈተ በኋላ የመካ መከፈት የጣዖታት ከዛ መወገድ ፈትሕ ነው የሚባለው። ولكن ግን ሂጅራ አለ አሉ ጂሃድን ትግል አለ ጂሃድ ትግል አለ። ትግል ማለት ምንድነው? ዳዕዋውን ለመጠበቅ ነው። ሁሉ ጂሃድ ማለት ዳዕዋውን ለመጠበቅ ነው፣ ከሌላ ነገር አይደለም። ከዚያ በፊት ዳዕዋ ይቀድማል። ግን ሐቅን እንናገር ሲባል አንደበታችሁ ካልተዘጋ የሚሉ ሰዎችን ነው መታገል። ጂሃድ አለ ወንጀቱ ናት። ንያ ማለት ምንድነው? ንያ አለ የጂሃድ ንያ ይሄ አላህ አጅር ደግሞ እኔ በዛ ዘመን ብሆን ከነብዩ ጋር ሰደዳለሁ። ለወደፊት ያ ነገር ከመጣ ለዲኑ ብዬ እንጂ ዲኑን አሳልፍ አይሰጥም። ይሄ ንያ ነው ግን ሂጅራ ለማድረግ ሸርጥ አለ። አንደኛ ቢያስ ማለት ነው የሙእሚኖች ቁጥር ከካፊሮቹ ከግማሽ በታች መሆን አለበት ግማሽ እንኳን ከሆነ አይቻልም ማለት ግማሽ እንኳን ከሆነ ምክንያቱም ሁለት ለአንድ الآن خفف الله عنكم وعلم أن فيكم ضعفا ብሎ ሱረቱል አንፋል ላይ ያንን ተመልከቱ ለማንኛውም ወኢዘ ስቱንፊሩቱም ማለት ወይበስቱም ፈቱ እስተንፈረ ሁልጊዜ ሲንናታ ተቋላቁ እስተጣመሁ ምግብ ጠየቀው እስተክሳሁ የሚለበስ ጠየቀው እስተረሐመሁ እዝነት ጠየቀው እንዲያዝነት አከዛ እስተ ሲሞታው ለጠለባል ወይበስቱም ፍርቱ ወይበስቱም ፍርቱም ተነሱ ተነሱ ወደ ትግል ሜዳ ተነሱ ከተባላችሁ ፈንፊሩ ተነሱ ብድግ በሉ ፈንፊሩ ይላላ ተነሱ ማነው ፈንፊሩ ሽፋፈናዎች ቃለ ይላል ስለዚህ ጓዛችሁ ትንሽ ቢሆንም ቢበዛም ተነሱ ተጓዙ ሙተፈቁን አለይ ይሄ ሐዲስ ሙተፈቅ አለይ ነው ወማዕናሁ የዚህ ትርጉም አሁን እዚህ ላይ እያብራሩት ነው ላ ሂጅረተ ሚመከተ ከመካ ሂጅራ የለም ሊአነሃ لانها صارت እሷ ዳረ دار الاسلام الاسلام ስለሆነች እሷ ከመካም ስደት የለም ማለት ነው ትርጉም አራተኛ ሐዲስ አራተኛ ሐዲስ ምን ይላል? وعن أبي عبد الله جابر بن عبد الله الأنصاري አቡ አብዱላህ ጃብር ብን አብዱላህ ናቸው። ጃብር ብን አብዱላህ ይባላሉ። ጃብር ብን አብዱላህ ብን ሐራም አልአንሳሪ የመዲና ሰው ከሆኑ رضي الله عنهما አላህ ከሁለቱም ከጃብርም ከአባቱ ይውደድና ቃለ ሁለቱም ሰሃቦች ሰሃቦች ነበሩ ኩና ማን ነብይ ሰለላሁ ዐለይሂ ወሰለም በአንድ ጦርነት ከነብዩ ሰለላሁ ዐለይሂ ወሰለም ጋር ነበርን ፈቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም إن بالمدينة لرجالا ما سرتم مسيرا ولا قطعتم واديا إلا كانوا معكم حبسهم المرض وفي رواية إلا شركوكم إلا شركوكم في الأجر رواه مسلم من قال النبي صلى الله عليه وسلم إن بالمدينة إنه بمدينة إن بالمدينة إنه بمدينة لرجالا ወንዶች አሉ ማስርቱም መሲረን አንድንም ጉዞ አልተጓዛችሁም ወላ ቀጣዕቱም ዋዲያ ሸለቆንም ባዲ ካለ ሸለቆንም አልቆረጣችሁም ወይንም አላቋረጣችሁም ኢላ ካኑ ማአኩም እነርሱ ከእናንተ ጋር ቢሆኑ እንጂ ሐበሰሁሙል መረዱ መታመም ህመም ነው ወደ ኋላ ያስቀራቸው አሉ ወፊ ሪዋይትን በሌላ ዘገባ ኢላ ሸረኩኩም እናንተ አንድንም ጉዞ አልተጓዛችሁም አንድንም ሸለቆ አላቋረጣችሁም እነሱ በአጅር ከእናንተ ጋር የሚጋሩ ቢሆኑ እንጂ በአካል ሳይኖሩ በአጅር ይጋራሉ እንደ ሲባል ምያ ነዋ አንዳንዱ ይህ አረበታለኝ ነው ወይ ዘንድሮ ቢሳካልኝ ቢሳካልኝ ዘንድሮ ሀጅ አደርጋለሁ ቢሳካልኝ መስጊድ አልሐራም እሰግዳለሁ እንዴ ቢሳካ ይላል እዚህ ቁጭ ብሎ አጅር ያስፋል አንዳንዱ ደግሞ ወይኔ ዛሬ ለሊት ወይኔ ወይኔ እንደው ገንዘብ ባገኝ ሰራተን ነበር ስደምስም ማድረው ይላል ይሄ ደግሞ ቁርጥ አድርጎ በመለየቱ ይጨመርለታል እዚህ ከቤቱ ሳይወጣ ማለት ነው ምን ነው ቢተው ውስጥ ዋጋ እዚህ አዝም ካደረገ ይጻፍበታል ብለዋል ዑለማ እና ኢላ ሸረኩኩም ፊ አስራት رواه مسلم ورواه البخاري بخاري ዘግቦታል عن انس كانس بن مالك قال رجعنا من غزوة تبوك ከተቡክ ዘመቻ ተመለስን مع النبي صلى الله عليه وسلم ከነብዩ صلى الله عليه وسلم ጋር فقال አሉ ነብዩ صلى الله እና አቅዋመን የሆኑ እና አቅዋመን ህዝቦች ከልፈና ከኛ በስተጀርባ ቢልመዲነቲ በመዲና ያሉ ህዝቦች አሉ ማሰለክና ሽዕበን ሸጥ ይባላል ሸጥ በአማርኛ ሽዕብ ሸጥ ይባላል ሸጥ ማለት በሁለት ተራሮች መሃል ያለ መንገድ ሸጥ ይባላል ስለዚህ ሸጥ ይባላል ሸጥ ይባላል። በኦሮምኛ ከፈለጋችሁ ደግሞ ካራ ይባላል። ካራ ካባ ይባላል። አስቸጋሪ የሆነ ቦታ ካራ ወይንም ረኮ ይባላል ኦሮምኛ። ስለዚህ ሸቅ ኸይር እና ኢነ አቅዋመን ከልፈና ፊልመዲነቲ ማሰለፍና ሽዕባ ሸጥ አንድን ሸጥን አቋርጠናል ህዝብንም ወላ ዋዲያ ሸለቆንም አቋርጠን አልሄድንም ኢላ ወሁም ማአና እነርሱ ከኛ ጋር ቢሆኑ እንጂ ሐበሰሁም ዑዝሩ ችግር ነው ወደ ኋላ ያስቀራቸው ችግር ነው ወደ ኋላ ያስቀራቸው አሉ የሚቀጥለውን ሐዲስ አይተን የዛሬን እዚሁ እናበቃለን ስለዚህ خير አምስተኛ ሐዲስ وعن أبي በዚድ ማዕን ኢብኑ የዚድ ኢብኑ አክነስ እሱ ሐዲሱን የሚያወሩት አቡ የዚድ ናቸው። የሳቸው ስም ማዕን ነው። ማዕን ኢብኑ የዚድ ኢብኑ አኽነስ። ስለዚህ ልጃቸው የዚድ ይባላል፣ እሳቸው ማዕን ይባላል፣ አባታቸው የዚድ ይባላል። ባጭሩ የአባታቸውን ስም ለልጃቸው ሰጡ ማለት ነው። እሱ ወሁወ ወአቡሁ እሱም አባቱም ወጀዱሁ አያቱም ሰሓቢዩን ሰሐቢዎች ናቸው ቃል ካነ አቢ አለ የዚድ ነው የሚናገረው ካነ አብ መሀል ማለት ነው ማን ነው የዚድ ማለት ነው ካነ አቢ አባቴ የዚዱ አለ የዚድ አኽረጀ ለና ኒራ የተወሰነ ዲናሮችን አወጣ የተሰደቁ ቢሃ ይሄ ነው ወደ መስጊድ ሲሄዱ ሳንቲም ይዘው ነው የሚሄዱ ወደ መንግስት መስጊድ ሲሄዱ ሳንቲም ይዘው ነው የሚሄዱ ከዛን ዲናን ደናሚሮችን አወጣ ሰደቃ ላይ ያደርግ ወደ መስጊድ ሲሄድ ከዛ በኋላ የሆነ ሰው ዘንድ አስቀመጠ ያስይዙት ይችን በእጁ ለማላ ለመስጠት እኮ ነው አድር እንዳትቀንስ ሰሪያ እንዳት ይችን እንደው ችግረኛ ብለህ ለምታስብ ለምታስበው ሰው ስጣት ብሎ ፈወዳሃ እንደ ረጅሉን ፊል መስጅድ መስጅድ ውስጥ የሆነ ሰው ዘንድ አስቀመጠ ነው አላ ፈጅቱ መጣሁ እኔ ፈአኸዝቱሃ እኔኑ ምስኪን እኔኑ ምስኪን ሆኖ አየኝ። ሰውየው ሰጠኝ። ያችን ዲናሚሮች ይናላወቁ አላወቅኩም። አድርጎ የመጣውና አባቴ ዛሬ ይሄን ዲናር እኮ እዛ መስጊድ ብሎ ሊያወራ ነው። ፋተይቱ ቢሃ ያችን ዲናሚር ይዤ መጣሁ አለ። ፈቃል ብለህ ወላሂ ማ እያካረቱ እንዲህ በአላህ ለአንተ እንዲደፍ አይደለም እያየሁ ሌላ ችግረኛ ነው አለ። ችግረኞች ነው ነው ራሱ ሰደቃ የሚያደርጉት። ምክንያቱም ልጁ ራሱ ችግረኛ ቢሆን ነው ይዞ የሚመጣው። አጂብ እኮ ነው እንደ ወላሂ የሳህቦች ነገር እና ወላሂ አለ ማ እያከራቱ ረብ አንተን አልፈለግኩም በዚህ ነገር አለ ፈሐሰምቱ ተከራከረን አለ መልስ አልመልስም በቃ እኔ ችግረኛ ነኝ ወስጃለሁ ስታጅርን ታገኛለህ እኔ ዲናሬን በቃ አግኝቻለሁ ተወኝ ፈሐሰምቱ ኢላ ረሱልላህ አላህ መልእክተኛ ዘንድ ተከሰስን አለ ማለት ከሰስኩት ማለት ነው ሄጄ ያላ ሁለተኛ በቃ ፍረዱ እኔ እንዲህ ፈቃል ብለዋል ወይ ስላ ሰለም ወሪ ሲያስታርቁ ለከማ ነወይተ ያ የዚድ የዚድ ወይ አንተ የነየስከው አለህ በቃ ወለከማ አኸዝተ ያ ማአን ማአን ደግሞ በእጅ የገባው ነገር ለአንተ ነው ለአንተ የነወይስከው አጅር አለህ ለአንተ <laughs> ደግሞ የያዝከው አለህ ብለው አሉ ስለዚህ ንያው ምንድነው ነይቶ ነው አይደለ ሰው ዘንድ ያስቀመጠው አጅሩ ይጻፍለታል ግን የወሰደው ልጁ ነው እና እንደዚህ ነው አላህ ረዋሁል ቡኻሪ ቡኻሪ ተከታይታልና እዚህ መርሐባ اللهم حبب إلينا الإيمان وزينه في قلوبنا وكفر لنا الكفر والعصيان واجعلنا من الراشدين اللهم اهدنا الصراط المستقيم صراط الذين أنعمت عليهم من النبيين والشهداء والصالحين وحسن اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر المسلمين في مشارق الأرض ومغاربها اللهم أصلحنا وأصلح شأننا اللهم أحسن عاقبتنا في الأمور كلها وارزق الدنيا وعذاب الآخرة اللهم انصر اخواننا المحسنين، اللهم انصر اخواننا المحزونين اللهم انصر اخواننا المحسنين، اللهم فك اسرهم اللهم فك اسرهم اللهم نجهم من عذاب السجن اللهم اجبر لهم اجرهم اللهم ثبتهم على الحق اللهم ثبتهم على الحق اللهم ثبتهم على الحق يا رب العالمين اللهم ألهمهم الصبر اللهم ألهمهم الصبر اللهم اجعلهم هداة مهديين أئمة أئمة الهدى يا رب العالمين يا حي يا قيوم يا حي يا قيوم اللهم احفظنا بالإسلام آه، قاعدين واحفظنا بالإسلام راقدين آه، يا ذا الإكرام اللهم اجمعنا في دار كرامتك في جناتك جنات النعيم اللهم صل وسلم وبارك على محمد وعلى آله وأصحابه وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته